ሴት ነኝ ነው የምትይው እንጂ ወንድ አይደለሁም አይደለም ማለት ነው። okay ግን አሁን እምነት እምነት እንደተረዳ ነው ነው። አሁን እኔ ስለ እስልምና ብዙ አላውቅም እንጂ ብጠይቅህ አንተ እንደ መንፈሳዊ ነገር ስለሆነ እንደተገለጠልህ ነው የምትመልስ። አሁን እኔ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብዬ አምናለሁ። ግን ጥያቄው ግን ገብቶሻል? አሁን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው አይደለም? ጥያቄው ትክክል አይደለም ለማለት ነው። ኢየሱስ አንዱ አምላክ ነው። አንድ አምላክ አለ ይላል መጽሐፍ ቅዱስ ኤፌሶን አራት አራት እና አንደኛ ቆሮንቶስ ስምንት አራት ላይ የተለያዩ ቦታዎች ትንቢተ ሚልክያስ ምዕራፍ ሁለት ቁጥር አስር ላይ ዘዳግም ስድስት አራት ዘካርያስ አስራ ሁለት ዘጠኝ ወደ አስራ ጥቅስ መቅሰድ ይችላሉ። በቃል እንኳን አንድ አምላክ አለ ይላል Bible እና ያ አንዱ አምላክ የሚባለው ማን ነው? ኢየሱስ አንዱ አምላክ ነው ወይ ወይስ የአንዱ አምላክ ውስጥ ክፍል ውስጥ ነው ያለው? ያንን ነው ጥያቄው የጠየቁሽ። okay አሁን ከአንዱ አምላክ ውጪ ነው ኢየሱስ? አንዱ አንተ ጥያቄ ጠየከኝ። አሁን እኔ ደግሞ የምመልስልህ ያነበብኩትኝ መጽሐፍ ቅዱስ ነው ማለት ነው። ኢየሱስ የእግዚአብሔር ልጅ ነው። የአንዱ አምላክ እኮ የዛ የአንዱ አምላክ ልጅ ነው ወይስ ምንድን ነው? አልገባኝም። መጽሐፍ ቅዱስ የሚለው የአንዱ አንደኛ ልጁን ላከ ይላል። ክርስቲያኖች ይሄ ነው የምናምነው። ኢየሱስ ክርስቶስ አፉ በሉኝ እንትኑ ውይይቱ ይቅር መሰለኝ። እንዲሁ ለእንትን ነው አድሚኖችን ላስፈቅድ መጀመሪያ አድሚኖች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሰማል። መንፈሷ የሚነግራት ነገር አለ። ገባ የሚገባት መንፈሷ ከልብ የሚመሰክርላት ነገር አለ። አሁን መጽሐፉ ብዙ ጊዜ ዋጋ የለውም መጽሐፉ በአሁኑ ሰዓት እንዴት የተጻፈው ነው እንጂ የተጻፈው ነው እንጂ አባይድ የተጻፈው ላይማ የለም እኮ አንቺ የምትይው ነገር ኢየሱስ ክርስቶስ የእግዚአብሔር ልጅ ነው አይልም ኢየሱስ ክርስቶስ የእግዚአብሔር ልጅ ነው አይልም ነው አይደለም አሁን እኮ ጥያቄው እኮ ኢየሱስ የእግዚአብሔር ልጅ ነው አይደለም አይደለም አንዱ አምላክ አለ ከአንዱ አምላክ ውጪ ሌላ አምላክ የለም በዛ መጽሐፍ ቅዱስ ያሰምታል ኢየሱስ ደግሞ የአንዱ አምላክ ልጅ ነው ተመልሶ አምላክ ነው ካልሽ ሌላኛው አምላክ ነው ወይ ነው ጥያቄው አይ አይደለም እኔ እንትን ነኝ በቃ የገባኝን ነው ውስጥ የተሰማኝ ነገር አለ ምናምን እግዚአብሔር ያስተምር ምናምን ከሆነ ያ ድለላ ነው የሚባለው ራሱ ማለት ነው። በድለላ መልኩ ነገሮችን አልፋቸዋለሁ ማለት ነው። ያ ነገር እንዳይሆን ግን ያ አንዱ አምላክ ኢየሱስ አይደለም ካልሽኝ ጨዋታው አለቀ ማለት ነው። ሁለተኛ አምላክ ሊሆን ነው ማለት ነው። አምላክ ነው ካልሽኝ አንድ ነገር ልንገር፣ እኔ የምረዳው ማለት ነው። ለምሳሌ እምነትን አንተ እንደምትፈልገው ላልመልስልህ እችላለሁ። እኔ ማምነውን ግን መግለጽ እችላለሁ። ገባ ኢየሱስ ክርስቶስም እንኳን ሁሉን ነገር እኮ አልመለሰም። ሰው ለመቃወም ይጠይቃል፣ ለማመን ይጠይቃል። መጀመሪያው ጥያቄ ላይ በቃ እለፊው አንዳንዴ ከአቅም በላይ የሆኑ ነገሮችን ማለፍ ነው። አንድ ነገር መጽሐፍ ቅዱስም ቁርአንም አንድ አምላክ አለ ብሎ ያስተምራል። በቃ ከአንዱ አምላክ ውጭ ሌላ አምላክ የለም። በራሱ ምንም እንትን ጥያቄና መልስ የለውም። ኢየሱስ አንዱ አምላክ አይደለም ከተባለ ያው አምላክ ውስጥ አይደለም ወይ ደግሞ ከስላሴ አካላት እኛ ደግሞ ምን እንላለን መሰለህ ይኸውልህ አሁን መሰለክ መጽሐፍ ቅዱስ የሚያወራው አንድ አምላክ ነው፣ ሁለት አምላክ ነው፣ ሶስት አምላክ አይደለም። ሰው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ካላመነ ጭራሽ በቃ ወደ እግዚአብሔር መንግስት አይገባም ይላል። Okay። አሁን ወደ ሁለተኛው point እግዚአብሔር ማውራት ይቻላል። ወደ ሁለተኛው point ከመምጣታችን በፊት መጀመሪያ አንድ አምላክ በሚባለው ነገር ላይ መጀመሪያ እንስማማ። ከዛ ኢየሱስ የእግዚአብሔር ልጅ ነው መጽሐፍ ቅዱስ ሲለውና ሙስሊሞች ደግሞ አላህ ልጅ የለውም ሲል ምን ማለቱ ነው የሚለውን እኮ ወደ ሁለተኛው point መዋየት ይቻላል። ግን የመጀመሪያው point ኡ ምንድነው አንድ አምላክ አለ ሲባል ያ አንድ አምላክ የሚባለው ማን ነው ነው ጥያቄው። ያ አንድ አምላክ የሚባለው ኢየሱስ አይደለም። ኢየሱስን የላከው ነው። ኢየሱስን ነብይ ያደረገው ነው አልሽኝ። okay ኢየሱስ አምላክ ነው ወይ ስልሽ አዎ አልሽኝ። እንዴት ነው አምላክ ነው ከተባለ እንዴት ነው ከአንዱ አምላክ ውጪ ሌላኛው አምላክ ነው ወይስ ራሱ ነው? አይ አይደለም አልሽኝ። ታዲያ ምንድነው ሲባል ከአንዱ አምላክ ውጪ የሆነ ሌላ አምላክ ነው ማለት። ታዲያ አምላክ ስንት ነው? ተመልሶ ከአንዱ በቀር ሌላ አምላክ የለም የሚለው የመጽሐፍ ቅዱስ ጥቅስና የቁርአን ጥቅስ ገደል አይገባም ወይ ነው ጥያቄው። እና ይሄ ነበረ እንግዲህ ከአቅመሽ በላይ ነገር ከሆነ ተይውና ወደ ሁለተኛው ጥያቄ መሄድ ይችላል። አንድ ጥያቄ ልጠይቅህ። አማኝ ስትሆን አሁን አማኝ ስትሆን እኔ ክርስትናን ትክክል ነው እምለው ፊት ያደርጋል ከህይወቴ ጋር ስለ ህይወቴ ይመሰክርልኛል። አሁን ለምሳሌ ስለ እግዚአብሔር እስላምን ብትሆን ክርስቲያንን ብትሆን የምትረዳውን እንጂ አይተህ አይደለም አንተ የምትናገረው። አሁን አንተም ያነበብከውን ነው እኔም ያነበብኩትን ነው። ገባ በመንፈሳችን የሚመሰክርልን ነው፣ አይተን አይደለም። በድንግዝግዝ ነን ያለ ነው ይላል አይደል? ሰማይ ይሄዳለ የተጻፈን እኮ ነው የምናነበው አይደል? ግን የተጻፈውን ነገር በቅንነት የህይወት ትምህርት ነው። መጽሐፍ ቅዱስ አንደኛ ነገር ቅዱስ ነው ሲል የሚለውጥ የሚቀድስ ነው ብለን እናምናለን። በዛ ደግሞ አንተ ማይተዋል አሁን መሰለ ስለ እግዚአብሔር አንተ እስላምን ብትሆን እኔም ባላውቅም የተጻፈው ነገር ማጭበርበር ነው፣ መሸወጃ ነው። እኔ ለምን መሰለሽ እኔ እዛ ነበርኩኝ አንቺ እንደምታውቂው ተጠምቅ ያለው እዛ አሳልፍ ያለው ከእናንተ ጋር ብዙ ነገሮች አሳልፍ ያለው ከአንቺ በላይ ማለት ነው። ያው መንፈሱ ልምምድ የሚባለውን ነገር ታይ እሱ መሸወጃዎች ናቸው። አሁን ፕሮቴስታንት ውስጥ ያለው መንፈስና Only Jesus ውስጥ ያለው መንፈስ ራሱ አንድ አይደለም። አንዱ አንዱን የእውነት መንፈስ አያደርገውም። ፕሮቴስታንት ውስጥ ያለው መንፈስ Only Jesus ኡ የአጋንንት መንፈስ ነው ብሎ ነው የሚያምነው። ፕሮቴስታንት ውስጥ ያለው የ Only Jesus መንፈስን ደግሞ የአጋንንት መንፈስ ነው የሚለው። ሁለቱም አይስማሙም። አንድ አይነት ነገር የለውም። አንዱ አንዱ መሸወጃ የመጨረሻ እንትን መንፈሱ ራሱ ከየት እንደሚመጣ ራሱ ምንጩ አይታወቅም። ስድብ ነው የተሞላው እንዳለ። እዚያውም መንፈስ ቅዱስ ተሞላን እንወዳለን ምናምን የሚሉ ሰዎች ዞር ብለው ይሳደባሉ lobby ላይ ያ ምን ማለት ነው? መንፈስ ቅዱስ ተሳዳቢ ነው እንዴ? የስድብ መንፈስ ነው እንዴ? አይደለም። ካልሆነ ምንድን ነው ስድቡ? ከየት መጣ? የምትሞሉት መንፈስ መንፈስ ቅዱስ አለመሆኑ አንደኛው ራሱ መረጃው ራሱ እሱ ነው። እሱ አሁን ተይው። አሁን ሙስሊሞች personal experience ምን አላቸው? የህይወት ምስክርነት ምን አላቸው የሚባለው ነገር እኛ በቁርአን ውስጥ ብዙ ነገሮች አሉ። ሳኪና የሚባል ነገር አለ። tranquility ማለት ነው። ቀልብን እንዴት እንደሚያረጋጋ ሰው በሰላት ውስጥ ሲወጠር ከሀራም ነገሮች እንዴት እንደሚከለከል ቀልቡ እንዴት እንትን እንደሚል ኢማን እንዴት እንደሚጨምር practical የሆኑ ነገሮች ብዙ ነገሮች አሉ። አሁን እሱ እሱ አይደለም topic ኡ። topic ኡ የዛሬ የተነሳው ምንድነው? አንዱ አምላክ ማን ነው የሚል ነው። አንዱ አምላክ ማን ነው? ያ አንዱ አምላክ የሚባለው ኢየሱስ ነው ወይስ ሌላ ነው ነው ጥያቄው የነበረው። አይ አይደለም ኢየሱስ አልሽኝ። ኦኬ ችግር የለውም አልሽኝ። አሁን ተመልሰሽ ምን አልሽ? አይ ኢየሱስ የእግዚአብሔር ልጅ ነው በሚለው ነው የምናምነው አልሽ። ኢየሱስ የእግዚአብሔር ልጅ ነው በሚለው ነገር ከሄድሽም የእግዚአብሔር ልጅ ማለት ምን ማለት ነው ወደሚለው መሄድ እንችላለን። ግን መጀመሪያ point ኡን ያው ጥያቄውን አልመለሽውም ማለት ነው። አንድ አምላክ አለ። የአንድ አምላክ ከአንድ አምላክ ውጭ ሌላ አምላክ የለም ብዬ ስልሽ አንቺ ዘለሽ ወደ ምን ገባሽ? አይ personal experience የሚባል ነገር አለ አልሽ። ምንድነው ሲባል መንፈስ ቅዱስ ተሞልተን እንደዚህ እንደዚህ አለ። እሱን ተይው፣ እኔ ስለነበርኩበት ችግር የለውም። ታዲያ እንደዛ ከሆነ ሙስሊሞች ጋር ስትመጪ፣ እስልምናው ጋር ስትመጪ personal experience የሚባሉ ነገሮች አሉ ወይ? አዋሉ አሉ። ምንድናቸው? አጣቂያቸው አሁን አንቺ እዛ setting እና plot ውስጥ እስከሌለሽ ድረስ ያንን ነገር መነጋገር አትችይም። ስትሰልሚ ነው የምታቂው ማለት ነው። ሳኪና የሚባል ነገር አለ፣ በኢማን የሚባል ነገር አለ። ኢልሙ ራሱ ነው ኢማን እንዲጨምር የሚያደርገው። ኢማን ደግሞ ምን ያደርጋል? ቀልብን ያረጥባል ራሱ። እንደዚህ እንደዚህ አይነት ነገሮች አሉ። ወደ ሰላት ስታበዢ፣ ከአላህ ጋር communication ስታበዢ፣ ምን ስትይ ሳኪና የሚባል ነገር አለ። አሁን ይህንን ነገር ለመነጋገር topic ኡ አይደለም፣ ከ topic ኡ ጋር የሚሄድ አይደለም። ስለዚህ አሁን የመጀመሪያውን ጥያቄውን አልመለሹ ማለት ነው። ወደ ሁለተኛው point እመጣለሁ። ወደ ሁለተኛው point ከመምጣቴ በፊት መጀመሪያ ለሲራጅ እስቲ mic ልቀቅለት። እጅ ላወጡ ሰዎች ቅድሚያ ልስጥ፣ እኔ ብቻ በሞኖፖል እንዳልይዘው ማለት ነው። ማይክ ፍሪ ነው። ተረኛ ማይክ ፍሪ ሲራጅ። ሰላም። እኔ ብዙ አላወራውም ባይዳ፣ አንተ አሁን ብዙ ነገር ያልከው። وعليكم السلام ورحمة الله وبركاته سمع العلم نو نو نو بايد نيكو سمع العلم እሺ እኔ እጅ አወጣሁት ቅድም ሰላምታ ሲናገር የአቡ ሀይደር ፕሮግራም ነው ሲል አይ አቡ ሀይደር ዛሬ አይገባም ለማለት ፈልጌ ነው እንጂ አሁን ስለ ኢየሱስ ክርስቶስ ጠየቀኝ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው አልኩ። አምላክ ነው አልኩ። አሁን መሆን ያለበት ምን መሰለክ ተጽፏለሁ። እኔ ልነግርህ የምችለው ስለ መጽሐፍ ቅዱስ ቅዱስነት ነው። ምናልባት እኛ ላንሆነው ላንለወጥበት እንችላለን። ገባህ? ግን መጽሐፍ ቅዱስ ቅዱስ ነው፣ ይቀድሳል፣ ሰው ይለውጣል ብለን እናምናለን። ሌላው ግን ስለ ኢየሱስ ክርስቶስ ነው አሁን የጠየቅከው። አሁን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው አምላክ ነው ይለዋል። የት ነው የተጻፈው ካልከኝ የተጻፈበትን ቦታ ሰጠሃለሁ። እንደዛ ነው መሆን ያለበት። አሁን ስለ እስልምና አልጠይቅህም፣ አላቅም። ምክንያቱም እኔ ሰው በክርስቶስ ኢየሱስ ሲያምን ብቻ እንደሆነ እውነትን ሊያውቅ የሚችለው አምናለው ማለት ነው። ገባ? እምነት ስለሆነ አሁን አንተ መጠየቅ ያለብህ ምን መሰለህ? መጽሐፍ ቅዱስ ኢየሱስ ክርስቶስ የእግዚአብሔር ልጅ አይልም ካለ ነው። ምክንያቱም እኔ መጽሐፍ ቅዱስ ተማሪና ማኝ ስለሆንኩኝ ገባህ? ባሂድ አሁን እስልምና ስለ እስልምና አሁን ላይ ከመጽሐፍ ቅዱስ ውጪ የሚቀድስ ኃይል የለም፣ የሚቀድስ ትምህርት የለም የሚል አቋምና አላማ እምነት ነው። ሰላም ለኢትዮጵያ ቶፒኩ አሁን አሁን መጽሐፍ ቅዱስ ወይ ቁርአን የትኛው ነው የአምላክ መጽሐፍ የሚለው አይደለም ጥያቄው። ጥያቄው ምንድን ነው? ኢየሱስ ማን ነው በሚለው ላይ እንወያያለን። በቶፒክ ኦኬ። አሁን እኔ ልነግር የምችለው ኢየሱስ ማን ነው ከመጽሐፍ ቅዱስ ነው ከቁርአን አይደለም። ነው ችግር የለም። ከቁርአን አንካይ እንደሆነ አምናለሁ። ቁርአን ተቃዋሚ ነው ብዬ ነው እምነት የገባ ሶሪ እንደዛ ታዲያ አሁን ቁርአን ኢየሱስ የእግዚአብሔር ልጅ ማለት ተሳስቷል ነው ብለው እኔ የኔን እምነት ይህንን ነው ማስተናገድ ያለብን። እኔ ኢየሱስ ክርስቶስ ምክንያቱም መጽሐፍ ቅዱሴ የእግዚአብሔር ልጅ ነው ብሎ ነው ያስተማረኝ። ገባ አሁን አንተ ኖ ቁርአኔ ደግሞ እኔ አስተማሪዬ ቁርአን ነውና የእግዚአብሔር ልጅ አይደለም፣ ምንም ላረጋህ አልችልም። ገባ ምክንያቱም እኔ ያምኩት መጽሐፍ ቅዱስ ነው። ብስሚላ ተጨረስ። ደቂቃዋን አልጨረሰችም። ጊዜ ጠይቁኝ፣ ያነበብኩትኝ እነግራችኋለሁ ማለት ነው። ገባችሁ? መጽሐፍ ቅዱስ እንዲህ ይላል። ለምን እንዲህ አለ በል ውስጥ ጨርሽ ያው መጀመሪያ ጨርሽና በእስላማዊ መሆን ያለበት ቫይድ ምንድን ነው መሰለክ፣ አሁን ከአንተ ጋር የምንወያይበት ምን መሰለክ መጽሐፍ ቅዱስ ኦኬ ኢየሱስ ክርስቶስን የእግዚአብሔር ልጅ ጥያቄ ምንድን ነው ማለት እችላለሁ? no no አይን መጀመሪያ በእስልምና ያለውን አመለካከት አንቺ ልክ እንዳወራሽው መጀመሪያ በእስልምና ውስጥ ያለውን ነገር ስለ ኢየሱስ ያለውን ነገር አጭር የሆነ ነገር እነግርሻለሁ። ቁርአን በግልጽና በማያሻማ መልኩ ሱረቱል ካህፍ ምዕራፍ 18 ቁጥር 4 ላይ እነዚያ አላህ ልጅ ይዟል ያሉትን ሊያስጠነቅቅበት አወርደዋል። ቁርአን ዋና የወረደበት ምክንያት ራሱ ከወረደበት ምክንያቶች ውስጥ አንደኛው ምንድን ነው? አላህ ሱብሃነሁ ወተዓላ ወለደ ወይም ደግሞ አምላክ ወለደ ያሉትን ሰዎች ሊቃወም ነው፣ ሊያስጠነቅቅበት ነው፣ ቅጣት ነው የሚጠብቃቸው። ለዛ ነው ቁርአን ላይ ሱረቱል መርየም ምዕራፍ 19 ቁጥር 35 ላይ ላላ ልጅ መውለድ አይገባውም፣ ከጉድለት ሁሉ ጠራ፣ ነገርም ባሻው ጊዜ ለእርሱ የሚለው ሁሉ ነው፣ ወዲያው ይሆናል የሚለው አስራ ሁለት ቦታ ላይ ልጅ አልወለደም፣ ልጅ አልወለደም፣ ልጅ አልወለደም እያለ ነው የሚናገረው። ስለዚህ ፈጣሪ አምላክ አምላክን ከወለደ ሁለት ነው የሚሆነው። እኔ ሰው ነኝ። ሰው ሆኜ ሰው ከወለድኩኝ ሁለት ሰዎች ነው የሚሆኑ፣ ትርጉም አልባ ነው የሚሆነው። አንድ ሰው ነኝ እኔ ማለት አልችልም። እኔና ያ ያለው ሰው ሁለት ሰው ነው የሚባለው ራሱ ማለት ነው። ይህንን ቁርአን አጥብቆ አጥብቆ አጥብቆ ይቃወማል፣ ልጅ ወለደ የሚባለው ነገር ማለት ነው። እኔ አንቺን ጥያቄ የምጠይቅሽ ኢየሱስ የእግዚአብሔር ልጅ ነው ሲባል ምን ማለት ነው? ወልዶት ነው? አምጦት ነው? ከራሱ ጋር ተከፍሎ ነው? ዓለም ሳይፈጠር ዘመን ሳይቆጠር ከሱ ተገንጥሎ የወጣ ነው? ምን ማለት ነው? ኢየሱስ የእግዚአብሔር ልጅ ማለት ጥያቄ ቁጥር አንድ okay አሁን የምመልስልህ መጽሐፍ ቅዱስ እንደሚል ነው አለ አሁን ኢየሱስ ክርስቶስ ከመንፈስ ቅዱስ እንደተጸነሰ ለምሳሌ አሁን ማንም እግዚአብሔር አለ ብሎ የሚያምን ሰው ሁሉን ማድረግ እንደሚችል ያምናለሁ አሁን እኛ እኮ ልጅ ማለት ምን ማለት ነው እኮ ጥያቄው አሁን ልጅ ለምን ተባለ? ኢየሱስ ክርስቶስ ከሰው ስለመጣ ነው። የሰው ልጅ ስለሆነ ነው የተወለደው፣ ከመንፈስ ቅዱስ የተወለደ ቅዱስ በፊት ይወለ የመጀመሪያው አዳም ፊተኛው ቆሮንቶስ ላይ እንደተጻፈው ያው ነፍስ ሆነ ይላል። ሁለተኛው አዳም ደግሞ ህይወትን የሚሰጥ መንፈስ ነው ይላል። አሁን ገባክ? ይሄ ነው የብሉ ኪዳን እና የአዲስ ኪዳን አስተምህሮ። መጀመሪያ የመጣ ሰው አለ፣ ሁለተኛ ደግሞ ሊያድነን የመጣ ሰው አለ። ሁለተኛ የመጀመሪያ የመጣው ሰው እግዚአብሔር ልጅ ነው። አዎ of course ግን ማለት ነው የመጀመሪያ የመጣው ሰውዬ የእግዚአብሔር ልጅ ነው ማለት ምን ማለት ነው? እስቲ ንገሪኝ እሱን። okay ሁለተኛ ይኸውልህ አሁን መጽሐፍ ቅዱስ ላውጣና በዛ ትንሽ ያለሃለው ማለት ነው እና አሁን ሁለተኛው አዳም ህይወትን የሚሰጥ እስትንፋስ ነው። ሁለተኛው አዳም ኃጢአት ጥያቄውን አልመለሹም አልመለሹም የኔ ጥያቄውን አንቺ የምትይው አሁን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ላይ ፊተኛው አዳም ህያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ህይወትን የሚሰጥ መንፈስ ሆነ የሚለውን ነው የፈለግሽው። እኔ የጠየኩሽ ጥያቄ ምንድን ነው? ኢየሱስ በሉቃስ ወንጌል ምዕራፍ 1 ቁጥር 35 መሰረት የእግዚአብሔር ልጅ ተብሏል። ሉቃስ 3 ደግሞ 38 ላይ አዳምም የእግዚአብሔር ልጅ ተብሏል። አሁን አዳም የእግዚአብሔር ልጅ በተባለበት ሂሳብ ነው ኢየሱስ የእግዚአብሔር ልጅ የተባለው ወይስ የተለየ ነገር አለ ወይ ነው ጥያቄው? አዎ እዚህ ጋር የሚገባኝ ነገር ምንድነው መሰለህ? ሁለተኛው አዳም ኃጢአት ማድረግ አይችልም፣ ቅዱስ ነው እኮ አሁን ጥያቄው ጥያቄው አልገባሽም። ኢየሱስ የእግዚአብሔር ልጅ ነው ሲባል ምን ማለት ነው እኮ ነው መረዳት ፈልጌ እኮ ነው። okay ኢየሱስ የእግዚአብሔር ልጅ ነው ሲባል በመንፈስ ቅዱስ ተጸንሶ የመጣ ሁለተኛ አዳም ነው ይለዋል። ማርያም የጸነሰችው መንፈስ ቅዱስ ነው ነው የሚለን መጽሐፍ ቅዱስ። እኛ እኮ አሁን ምንድን ነው የእግዚአብሔር ልጅ የሚባለውን concept ነው የፈለኩት እኮ አሁን የእግዚአብሔር ልጅ ነው ሲባል አሁን ለምሳሌ እኔ የእግዚአብሔር ልጅ የሚገባኝ የተወለደ ስጋ የለበሰ አዳም ለምን የእግዚአብሔር ልጅ ተባለ? እግዚአብሔር ወሎት ነው okay በፊተኛው አዳም እኮ በኃጢአት ወደቀ አይደለም? no no ለምን እግዚአብሔር ልጅ ተባለ እኮ ነው። አሁን የፈለኩት እኔ የአዳም ሉቃስ 38 ላይ ባለው ጥቅስ መሰረት የእግዚአብሔር ልጅ ነው ሲባል ምን ማለት ነው? አዳም የእግዚአብሔር ልጅ ነው ሲባል ስለተወለደ ነው? okay አሁን ጥቅሱን ላንብብልህ ማለት ነው። ማለት ትፈጥናለህ ያው ለመቃወም ስለሆነ ግን ያው እንዲገባ ሳይሆን ሀሳባችንን ባይግባባም እምነታችንን ማሳየት እንችላለን ለማለት ነው። ነው አይ በቃ አላገኘሽውም ማለት ነው። የእግዚአብሔር ልጅ ነው እኮ ስትይ እናንተ ራሳችሁ እኮ ቆይ ልንገር፣ አንድ ነገር ልንገርህ፣ አንድ ነገር ልንገርህ፣ አዳምጠኝ። እምነት የሚሰጥህ ከእግዚአብሔር ነው። አንደኛ ነገር ሰላም እያታምልጫ እንደዚህ ይሄማ የእንትን የፕሮቴስታንት game እኮ ነው። አሁን ደግሞ አንቺ ጋር ደግሞ ሲመጣ ደግሞ በጣም ነው የሚገርመው። no እንደዛ አይደለም። እኔ የጠየቁት ጥያቄ አሁን እኮ እኔ አልተቆጣሁሽም። ኧረ ሰላም አንተ መብትህ ነው። አሁን አሁን መብትህ ነው፣ እኔ መብትህ ነው። በመንፈሳዊ ዓለም ላይ የገባንን ነገር ማመን አለብህ። ይሄንን ግን አሁን እኔ የኢየሱስ ክርስቶስ መንፈስ የሆነው በፍሬው ይታወቃል ብዬ አምናለሁ። ትሁት መንፈስ ነው፣ ቅዱስ መንፈስ ነው፣ የፍቅር መንፈስ ነው። በዚህ ይለያል ብዬ አምናለሁ። ገባ አሁን ሀሳቤን እንድትረዳ ብዙ የእውቀት ነገር አይደለም፣ የስጦታ ነገር ነው። ገባህ አባባሌ? አሁን ለምሳሌ ጠቅስ ጠቅሼ እንደዚህ እንደዚህ ባልልህም እንኳን እምነቱ ይሄ ነው። አይ የእግዚአብሔር ልጅ ማለት ምን ማለት ነው ብሎ መጠየቅ ከፍሬው ከምናምን ከምናምን የሚያስብል ነገር ነው። no no no no ሐሳቤን እኮ ጥቅስ ልሰጥህ ስል የሆነ ነገር ትላለህ። ጥቅስ ልሆን ስል አሁን ያስታውቃል። አሁን አሁን እኮ ኢየሱስ የእግዚአብሔር ልጅ ነው ማለት ምን ማለት ነው የሚለው ነገር አስረጅኝ። ቁርአን የወረደው የእግዚአብሔር ልጅን ለመቃወም ነው። እግዚአብሔር አይወልድም ብሎ ለመቃወም ነው። በቃ ይሄ መልስ ነው። ልክ እኮ ነው። አይወልድም እኮ ነው የምልሽ እኮ መጽሐፍ ቅዱስም በዛ መልኩ አንቺ ባልቸው መልክ አይደለም ያስቀመጠው የእግዚአብሔር ልጅ ነው ሲባል ፍጡር ማለት ነው። ራሱ ልጅ የሚለው concept ፍጡር ማለት ነው እንጂ ልጅ ማለት ተወለደ ማለት አይደለም። ያለዛ አዳም ራሱ ተወለደ ካልሽ እግዚአብሔር ነው ወይ አዳምን የወለደው ነው ጥያቄው። ኢዮብ 38 7 ላይ መላእክት የእግዚአብሔር ልጆች ናቸው ይላል። ማለት መላእክትን እግዚአብሔር ወልዷቸዋል ወይስ እናትና አባት የላቸውም? እናትና አባት የላቸውም። ካለመኖር ወደ መኖር ነው ያመጣቸው። አዳምም እናትና አባት አልነበረውም። አሁን ወደ ትምህርት ለመግባት ትሁት መሆን አለብን። መጽሐፍ ቅዱስን more ለመረዳት ትሁት መሆን አለብን ብዬ አምናለሁ። አሁን ለምሳሌ መላእክት ምንድን ነው፣ ልጅ ምንድን ነው፣ ምን በሚለው መንፈስ ለመግባት take time። የእግዚአብሔር ልጅ ምን ማለት አሁን ኢየሱስ የእግዚአብሔር ልጅ መሆኑን አሁን ግን መልስ ቁርአን የወረደው ኢየሱስ ክርስቶስን ለመቃወም ነው። በጣም መጀመሪያ ክፍል መልስ ልጅ ወለደ የሚለውን አሁንም ነው እኮ መጽሐፍ ቅዱሳዊም አይደለም። እሺ አንዴ سلام عليكم ورحمة الله وبركاته ጌታ ይባርካችሁ። anyway ግን ቋንቋው ሌላ ነገር ነበረ። ለምሳሌ አባት የሚለው የአረማይኩ ቃል ባሪ ነው። ባሪ ማለት originator ማለት ነው። አመንጪ initiator የሚል ትርጉም አለው። ባር ማለት ደግሞ originated ማለት ነው፣ የተመነጨ ማለት ነው። ባራ ከሚለው verb ነው የመጣው ራሱ to originate ከሚል ነው የመጣው። ስለዚህ አባትና ልጅ ብለው የተረጎሙት በኋላ ላይ ነው። ሆስና ፓትሮስ የሚለው ነገር በግሪክ ያመጡት በኋላ ላይ ነው። መጽሐፍ ቅዱስ አባት ማለት originator ወይም ፈጣሪ የሚለውን ነገር እንደሚተካ በመጽሐፍ ቅዱስ በብዙ ጥቅሶች ማየት ይቻላል። ለምሳሌ ትንቢተ ሚልኪያስ ምዕራፍ ሁለት ቁጥር አስር ላይ ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን? ይላል። ስለዚህ አንድ አባት ማለት አንድ አምላክ ከሚለው ጋር interchange ወይም ተለዋዋጭ ሆኖ የመጣ ነገር ነው። ስለዚህ አባት የሚለው መጽሐፍ ቅዱስ የሚፈታው ፈጣሪ በሚለው ነው። ፈጣሪ የሚለው አባባት በሚለው የተቀየረ እንደሆነ ነው መጽሐፍ ቅዱስ የሚናገረው። ኤፌሶን ምዕራፍ 4 ቁጥር ስድስት ላይ የምታነቢው ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉም የሚኖር አንድ አምላክ የሁሉ አባት አለና ይላል። አሁን እዚህ ጋር አባት ማለት የሁሉም አባት ሲባል ምን ማለት ነው ሲባል አይ የሁሉም ፈጣሪ አለ ማለት ነው። በምን ተረዳ ነው አባት በሚለው ፈጣሪ በሚለው የተተረጎመበት የመጽሐፍ ቅዱስ ጥቅስ ሌላም ቦታ አለ ራሱ። እንዴት ብለን ስንል ትንቢተ ኢሳይያስ ምዕራፍ 64 ቁጥር 8 ላይ ስታነቢው ትንቢተ ኢሳይያስ ምዕራፍ 64 ቁጥር 8 ላይ አሁን ግን አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተ ሰሪያችን ነህ፣ እኛ ሁላችን የእጅ ስራ ነን ይላል። ስለዚህ አባት የሚለው ሰሪ በሚለው ነው የተተረጎመው። አባታችን ነህ፣ ሰሪያችን ነህ ይላል። ኦሪት ዘዳግም ምዕራፍ 32 ቁጥር 6 ላይ ኦሪት ዘዳግም ምዕራፍ 32 ቁጥር 6 ላይ ደንቆሮ ብልሃተኛ ያለውን ህዝብ ሆይ ለያህዌ ይህን ትመልሳለህን? የገዛ አባትህ ፈጣሪ አይደለምን? የፈጠረና ያጸና እርሱ ነው ይላል። ኤንአይቪ ወይም አዲሱ መደበኛ ትርጉም ማለት ነው። ስለዚህ አባት ፈጣሪ ነው ይላል። ስለዚህ ፈጣሪ ማለት አባት ማለት ፈጣሪ በሚለው ነው የተተረጎመው ማለት ነው። ኢዮብ ምዕራፍ 38 ቁጥር 28 ላይ ብትመለከቱት በውኑ ለዝናብ አባት አለውን? ወይስ የጠለን ነጠብጣብ የወለደ ማን ነው ይላል እና ዝናብ አባት አለው ማለት አባቱ እግዚአብሔር ነው ማለት ዝናብ የእግዚአብሔር ልጅ ነው ማለት ነው እንዴ ብለን ስንል አይ ዝናብ originator አለው አመንጭ አለው ዝናብን ያዘጋጀው መዝሙረ ዳዊት ምዕራፍ 147 ቁጥር 8 ላይ ዝናብን ያዘጋጀው እግዚአብሔር ነው ብሎ ነው መጽሐፍ ቅዱስ የሚናገረው። ስለዚህ አንድን ነገር ማዘጋጀት ካለመኖር ወደ መኖር ማምጣትን በመጽሐፍ ቅዱስ ውስጥ ስንመለከት ሉቃስ ወንጌል ምዕራፍ 3 ቁጥር 38 ላይ አዳምን የእግዚአብሔር ልጅ ይለዋል። ኢዮብ ምዕራፍ 33 ምዕራፍ 38 ቁጥር 7 ላይ ደግሞ መላእክትን የእግዚአብሔር ልጆች ይላቸዋል። ስለዚህ መላእክት የእግዚአብሔር ልጆች ናቸው ሲባል ካለመኖር ወደ መኖር የመጡ ናቸው ማለት ነው። አዳም የእግዚአብሔር ልጅ ነው ሲባል ያለ እናት ያለ አባት የተፈጠረ ማለት ነው። ኢየሱስ የእግዚአብሔር ልጅ ነው ማለት ያለ አባት በእናት ብቻ originated ሆኖ የመጣ ማለት ነው። በዚህ መልኩ ነው መጽሐፍ ቅዱስ የሚያስቀምጠው። በተረፈ አምላክ ልጅ አለው ሲባል ወለደ የሚለውን ነገር አያመለክትም ነው። ይህንን ነው ለማመልከት የፈለግኩት ማለት ነው። والسلام عليكم። mic free ነው ላንቺ። ኢየሱስ የእግዚአብሔር ልጅ ነው ማለት ምን ማለት ነው የሚለውን አንቺ ማስረጅም ማለት ነው። mic free። ኦኬ። ያልከው ትክክል ነው ባሄድ። እኔ የሚያልኩትን ከመንፈስ ቅዱስ የተጸነሰ ያለ አባት የተወለደ ይሰማል። mic free ነው ብያለሁ። አለሁኝ ተረኛ ሰላም አለሁ እኮ የምናምነው እንደዚህ ነው። ኢየሱስ ክርስቶስ ከመንፈስ ቅዱስ ያለ አባት የተጸነሰ የእግዚአብሔር ልጅ ነው ብለን እናምናለን። መጽሐፍ ቅዱስ እንደዛ ነው የሚለው ማለት ነው። ገባ እና ግን ሌላው ምንድን ነው አምላክ ነው ይለዋል። ስለ ልጁ አምላክ ሆይ ማይክ ላይ ወጣሽ እና አሁን ስለ ኢየሱስ ክርስቶስ የምንረዳው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ያለ አባት የተጸነሰ ነው። በትንቢቱ ምክንያት አይደል እንዴ ስለ ዓለም መድኃኒት ሆኖ የመጣ ነው ብለን እናምናለን የተጻፈውን ማለት ነው። እና እኔም በዚሁ መልኩ ነው የምረዳው። አሁን አንተ ምንድን ነው ታዲያ ችግሩ? ሙስሊሞች እንደዛ አይደለም መሰለኝ የሚያምኑት። ሙስሊሞች እኮ የሚያምኑትኝ ሰው ነው የወለደው ከሰው ነው ያለን ከኃጢአታችን ያድነናል መጽሐፍ ቅዱስ ስለሚል። እንዴት አወቅሽ? በመንፈሳችን እንረዳለን ይለውጠን እንችላለን ማለት ነው እና ኢየሱስ ክርስቶስን በዚህ መልኩ ነው የምንረዳው ብዬ አምናለሁ። እንትኑ ነው መሰለኝ ፓልቶክ ነው ችግሩ ምናምን ምናምን የሚል ነገር እንዳይ እንዳይ የሚሰማሽ ይሰማታል ሀሳብሽን እኔ ለምሳሌ I have respect ለምሳሌ እስልምና እስልምና ትምህርቱ ትክክል አይደለም ብዬ ባምንም በጣም እስላሞችን አከብራቸዋለሁ፣ ወዳቸዋለሁ። ገባ እኔ ተቃውሜም አላውቅም። እንዲያውም ታውቃለህ ማለት በቃ ግን መጽሐፍ ቅዱስ የሚለን ነው ምንናገረው። ክርስቲያኖች የተጻፈውን ነገር ይሄ እንዲህ ይላል ነገር ለምሳሌ አሁን ላለማመን ሰው ከጠየቀኝ ምን አከራከረኝ? አለሁኝ አለሁኝ አለሁኝ ይሰማል። እና ስለዚህ ቻው ለማለት ነው ማለት ነው። ፈርቼ ምናምን ሳይሆን የምነግራችሁን ነገር ላመናችሁኝ ምንም ጥቅም የለውም ትደናበራለች ምናምን አሁን ገባ። አንድ ጥቅስ ላነብላችሁ ነበር መጽሐፍ ቅዱስ ምን እንደሚለን ለአንብብልህ ባሂድ በጣም ቆንጆ ጥቅስ ነው። ምን ይላል መጽሐፍ ቅዱስ? ወዳጆች መንፈስ ሁሉ አትመኑ፣ ነገር ግን መናፍስት ነቢያት ወደ ዓለም መጥተዋል። እግዚአብሔር መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ በስጋ እንደመጣ የሚታመን ከእግዚአብሔር ነው። እንዲመጣ ሰምታችኋል። አሁን እንኳ በዓለም አለ። ልጆች ሆይ እናንተ ከእግዚአብሔር ናቸው አሸንፋችኋል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነው። እነርሱ ከዓለም ናቸው፣ ከዚህ ዓለም የሆነው ይናገራሉ፣ ዓለም ይሰማቸዋል። እኛ ከእግዚአብሔር ነን። እግዚአብሔር የሚያውቅ ይሰማናል፣ እግዚአብሔር ያልሆነ አይሰማንም። የእውነት መንፈስ፣ የስህተት መንፈስ በዚህ ታውቃል ላችሁ ወዳጆች ሆይ ፍቅር እግዚአብሔር ስለሆነ የሚወደው ሁሉ ከእግዚአብሔር ስለተወለደ እግዚአብሔር ስለሚያውቅ ፍቅር ነው። በዚህ እግዚአብሔር ፍቅር ከኛ ተገለጠ፣ ልጁን ወደ ዓለም ልኮታል ይላል እና እምነታችንን መግለጽ ያለብን በፍቅር በትህትና ልንከራከርበት ሳይሆን ልንጠቀምበት ነው። ገባህ? ልንከባበርበት ነው። እና ባለድዬ በጣም ነው የምወደው። እኔ እንኳን ዝም ብዬ ንክህን ሳይ ነው የመጣሁት እንጂ በጣም አዋቂ ነኝ ብዬ አይደለም። ያመንኩትን ነገር ግን መመስከር እንዳለብኝ አምናለሁ። መጽሐፍ ቅዱስ ይቀድሳል ብዬ አምናለሁ። ገባህ አባባሌ? አንዳንዱን ደግሞ የማላውቀው ነገር ሊኖር ይችላል ብዬ አምናለሁ። ያልደረስኩበት መንፈሳዊ ትምህርቶች ሊኖሩ ይችላሉ ብዬ አምናለሁ። እና በዚህ መልኩ ነው ማለት ነው። እና አሁን እስልምና እውነት ነው፣ ክርስትና እውነት ነው ለመከራከር ከተጠቀምንበት ግን ምንም ፍሬ አናመጣም። ገባህ? አንተን በራስህ ትክክል ነህ፣ እኔም በራሴ ትክክል ነኝ። ማለት ያው ከ topic ኡ ውጭ ነው እያወራሽ ያለሽው። ምንም ላረገሽ አልችልም። አይ ስለሚሄድ ነው የሚለውን ነገር እናምናለን አልሽ እና አስጨረሽኝ። አንድ ጊዜ ስታወሪ እንዳስጨረስኩሽ አስጨረሽኝ። ኢየሱስ የእግዚአብሔር ልጅ ነው ብለን እናምናለን። እናንተ አታምኑም። ቁርአን የመጽሐፍ ቅዱስ ተቃዋሚ ነው ብለሽ አልሽኝ። ቁርአን ልጅ ወለደ የሚባለውን ነገር አጥብቆ ይቃወማል። አሁንም አንድ ያስጨረሽኛ እንዳስጨረስኩሽ አንድ ያስጨርሽኝ፣ ካልሆነ ወይ ጨርሽኝ። ቅድም ምክንያቱም አድሚኖች እንደዛ ነው ያሉት። ጨርሽ ወይም ላስጨርስሽ። ሰላም okay። ምንድን ነው በክርስትና የሚታመነው ምንድን ነው? ኢየሱስ የእግዚአብሔር ልጅ ነው ሲባል ዓለም ሳይፈጠር ዘመን ሳይቆጠር ከአብ ተገንጥሎ የወጣ ነው ከአብ የወጣ ነው ተብሎ ነው የሚታመነው። እንደውም ታስታውሽ እንደሆነ የኒቅያ ጉባኤ የሚባለው በሶስት 325 ላይ ዋናው ነገር ያጸደቀው ምንድን ነው? እግዚአብሔር ወልድ የሚለውን ቴዎስ ሆንኩዎስ የሚለው ነው ያሉት። God the Son ከእውነተኛ አምላክ የተገኘ አምላክ God from God begotten not made የተወለደ እንጂ ያልተፈጠረ ነው ብለው ነው የሚያምኑት። አምላክ አምላክን ወለደ ብለው ነው የሚያምኑት። አምላክ አምላክ ከወለደ ሁለት ነው የሚሆነው፣ አይሆንም ነው። ልክ በሶስት ሰማንያ ደግሞ ኮንስታንቲኖፕል በሚባለው ጉባኤ ምንድነው ያደረጉት? ሰማይና ምድር ከመፈጠሩ በፊት ወልድ የሚባለው ከአብ የተወለደ ነው ብለው ነው የሚያምኑት። ያንን ነው ሙስሊሞች የሚቃወሙት ማለት ነው። ተወለደ የሚባለውን ነገር አምላክ አምላክን ተወለደ የሚባለው ወይም እግዚአብሔር ወልድ ወይም ደግሞ ልጅ የሆነው እግዚአብሔር ከአባትየው ከእግዚአብሔር ጋር ተገንጥሎ የመጣ ነው የሚል እምነት የላቸውም። አይወልድም አይወለድም ነው። ከወለደ ምን ይሆናል? ሊባዛ ነው። ከተወለደ ደግሞ በአጭር ቁመትና በጠባብ ደረት ሊወሰን ነው ማለት ነው። ስለዚህ እና መውለድ የሚባል ነገር ጾታም ስለሌለው ወንድም ሴትም ስላልሆነ ልጅ ከመያዝ የጠራ ነው፣ ልጅ ከመውለድ የጠራ ነው ነው ቁርአን የሚለው። አይ መጽሐፍ ቅዱስ እኮ የሚናገረው ነገር ልጅ ብለህ ስትናገር ፍጡር ማለት ነው ከሆነ እሱ ሌላ ጉዳይ ነው። እኛ በዚህ ነገር እንስማማለን። ፍጡር ነው። ልጅ ማለት ባሪያ ማለት ነው ከሆነ ልጅ ማለት ሌላ ነገር ነው። መጽሐፍ ማን ነው በእኛ የምናውቀው ልጅ ማለት ሌላ ትርጉም ነው ያለው። አይ አልጎሪካል ነው፣ ምሳሌ አነጋገር ነው። ልጅ ማለት ትርጉም አለው ከሆነ እኛ በትርጉሙ ነው የሄድነው። ባሪያ ነው በሚለው እንስማማለን። ያለ አባት በእናት ብቻ የተፈጠረ ነው የሚለው እንስማማለን። ሁን በሚለው ቃል በሚለው ማለት ነው። በተረፈ ልጅ ማለት ተገንጥሎ ነው የወጣው ወይም የእግዚአብሔር ልጅ ሲባል ልክ ሰው ሰውን እንደሚወልደው ግመል ግመልን እንደሚወልደው አምላክ አምላክን ወለደ። ልጁም አምላክ ነው ካልሽ ከአምላክ የተወለደ አምላክ ነው ብለሽ ካልሽ እሱ ነገር ቁርአን አጥብቆ ይቃወመዋል። ይሄ የሰው ትምህርት ነው። ወሂ አልነበረም። መለኮታዊ መገለጥ አልነበረም። ክህደተ መለኮት አልነበረም። ግልጸተ መለኮት አልነበረም ነው ብሎ የሚያስቀምጠው እና በዚህ መልኩ ነው ያው የጠየቁሽን ጥያቄ አልመለሽው። ሌላ ቀን ግን እንደ assignment ሁል ጊዜ ስትታነሽው ስለምሰማሽ ነው። ኢየሱስ የእግዚአብሔር ልጅ መሆኑን ትቃወማላችሁ ትቃወማላችሁ ትያለሽ። ግን ኢየሱስ የእግዚአብሔር ልጅ ነው ሲባል ምን ማለት ነው ተብሎ ጥያቄ ቢጠየቅ ግን መልስ የለውም። እዚህ ጋር አንድ ነገር ልንገርህ። እሺ ቀጥ አሁን አንተ ምንድን ነው ጥያቄ you are Muslim Muslim and Christian different በቃ በመጽሐፍ ቅዱሱ ላይ ሙስሊሞች ሌላ ነብይ ያላቸው እኛ ሌላ አዳኝ አለን ገባ ስትናገር እንደ ሙስሊም ሆነ ተናገር ገባ ሀባባ ላይ አሁን እኔ አንደርስታንድንግ ምንድን ነው የ Trinity ትምህርት ክርስትናን ነው የሚያስተምረው ስለ እግዚአብሔር የሚረዱበትን ሙሉ ግልጽ አይደለም ማንኛውም theologically በቤተ ክርስቲያን አስተምህሮ ስለ እግዚአብሔር ግልጽ ነገር የተጻፈውን ነው የሚያስተምረው። ገባ? Trinity ትምህርት ስለ እግዚአብሔር ልጅነት እንጂ ስለ ሶስት አምላክነት አይደለም። ምክንያቱም ታይቷል ፍሬው ማለት ነው። አሁን የተለያየ የቤተ ክርስቲያን ቴዎሎጂካሊ ልዩነት የሚኖራቸው እግዚአብሔር ግን አለ። ሁሉም ያምናል፣ በክርስቶስ መዳን ያምናል፣ ሲገባ መንፈሱን ተቀብለዋል። የተለያየ ግን አንደርስታንድ የአንደርስታንዲንግ ያተረጓጓም ልዩነት እንጂ የተቋሙ አይደለም። ምንም ከቶፒኩ እኔ የምረዳውና አስቸጋሪ ነው። ምን አልክ ለምሳሌ ኢየሱስ ክርስቶስ ቀድሞ ነበር ብዬ አምናለሁ። ቆይ ልንገርህ አንተ በተቋሙ ስለሆነ ነዋ። ቆይ ምን አልክ ልንገርህ ኢየሱስ ክርስቶስ ቀድሞ ነበር ይላል መጽሐፍ ቅዱስ። እንዴት ነው የነበረው የሚል አካል ይነገራል። ኢየሱስ ክርስቶስ ቀድሞ ከአብ ጋር ነበር ይላል መጽሐፍ ቅዱስ። መጽሐፍ ቅዱስ እኮ ነው አሌክስ ይዘዋሉ ቦታውን ተረከቡትና ለሌሎች ሰዎች አሰላሙ አለይኩም እሰማለሁ። አሰላሙ አለይኩም እሰማለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሂድ አንድ አንድ ደቂቃ እኔ። አዎ ይሰማል። ኒውዮርክ ማይኩን ያዙት ተረኞች። ቆይ አንድ መለሰቸው ነው ነገርኩህ። ኢየሱስ ክርስቶስ ቀድሞ ነበረ ይላል። ከአብ ጋር ነበረ ነው። አሁን ቀድሞ ነበር አልነበረም አይደለም ቶፒኩ። ቶፒኩ ምንድን ነው? ኢየሱስ የእግዚአብሔር ልጅ ነው ወይስ አይደለም የሚለው ነበር ጥያቄው። ቆይ ባሄድ አሁን ልትመልሽ አልቻልሽም። ምንም ማድረግ አይ ችግር የለም። ያለመቻል እኮ ምንም አይቻልም ማለት ነው። ስንፍና አይደለም። ያለማወቅ ምንም ጥሩ ነው ግን እንግዲህ ወይ የኔ የኔ አንደርስታንድ ከሆነ ትሬኒቴሪያኖች እኔ ምክንያቱም ክርክር ነበር ይላሉ። ሌሎቹ ሰዎች አንተ በተቃውሞ ስለመጣህ ነው። ሌሎቹ ሰዎች ጥያቄ ካላቸው መጠየቅ ይችላሉ። እሺ አንድ ነገር ልንገርህ ውይይት አይደለም እያደረገች ያለችው አንዴ ልንገርና ልውጣ። እሺ mic free ነው። ኢየሱስ ቀድሞ ነበር። mic free ነው።